ይሆናል። ያው በተለመደው በአሁኑ ሰዓት እንደ ሪያድ አቆጣጠር ስምንት ሰዓት ከሀያ ይለናል። ኢንሻአላሁ ተዓላ የዛሬው ደርሳችን ሐዲስ ቁጥር ሰላሳ አምስት ነው የምንነሳው። የሚቀራ ሰው فليتفضل مشكورا الصلاة والسلام على رسول الله صلى الله عليه وسلم وعنه إذا استيقظ أحدكم من نومه فلا يغمس يده في الإناية حتى يغسلها ثلاثة فإنه لا يدري أين باتت يده متفق عليه وهذا لفظ مسلم طيب وعنه نؤمن إن أنت كتاب የኔ ወአን አቢ ሁረይረተ ነው የሚለው አንድ ነው ያኛው እናንተ በዶሚር በተውላጠ ስም እየተጠቀመ ነው ያለው ወአንሁ ማለት ወአን አቢ ሁረይራ ማለት ነው رضي الله تعالى عنه أنه قال أبو هريرة قال من على قال رسول الله صلى الله عليه وسلم يا الله ملكتنيا قالوا ይላል ምን አሉ ያ አላህ መልእክተኛ ኢዘ ስተይቀዞ አሐዱኩም ሚን ነውሚሂ ኢዘ ስተይቀዞ በነቃ ጊዜ በነቃ ሰዓት አሐዱኩም አንዳችሁ ወንድም ይሁን ሴትም ይሁን አሐድ የሚለው ለሁሉም ይሆናል። ከውስጣችሁ አንዳችሁ በሚነቃ ሰዓት ሚነውሚሂ ከእንቅልፉ ፈላ የግሚስ አይዝፈቅ አያስገባ አይንከር የደሁ እጁ የድ ሲባል መዳፍ ነው ብያቸዋለሁ እስከ ላይ ክንዱ አይገባም ኢዛ ኡጥሊቀል የድ እጅ ብሎ ዝም ካለ ያው የሚታወቀው ክርናችን ድረስ ያለችው ከክንዳችንና ጣቶቻችንና መዳፋችን ብቻ የሚያካትተው ፊል ኢናኢ እቃ ውስጥ አያስገባ ሀታ የግሲላሃ። ማስገባት ወይም መንከር የተከለከለው እስከ መቼ ነው? ከሚያጥባት ድረሳ ስንት ጊዜ? አንዴ፣ ሁለቴ? ላ ሰላሰን ሶስት ጊዜ እስከሚያጥባቸው እጆቹን አያስገባ አይንከር። ምክንያት ፈኢነሁ ጉዳዩ ወይም እሱ ማለት ነው ላ የድሪ አያውቅምና አይነ ባተት የት እንዳደረች የት እንደቆየች የዱሁ እጁ እጁን ሳይታጠብ ወደ እቃ ውስጥ እንዳይነከር የተባለበት ምክንያቱ እጆቹ የት እንደቆዩ ወይም እጁ የት እንደቆየች አያውቅም የት እንዳደረች አያውቅምና ነው። አይነ ባተታ ይህ አብዛኝ እንቅልፍ ሌት ስለሆነ በይቱታ የሚለው ወይም ባተ ማለት ሌሊት የሌሊት እንቅልፍ ነው። ይሄ ግን ቀን ቢሆን ችግር የለውም ለማለት አይደለም። አብዛኝ የሚተኛው ሌት ስለሆነ አግለብያውን አብዛኙን በማየት ብዙሃኑን በማየት እንጂ ቀንም ቢሆን ያው እጁን ሳያጥብ እንዳይነክር ከእንቅልፉ ከነቃ ብለዋል ጅምሁሮች። አንዳንዶች የለም የሌት ብቻ ነው የቀኑስ ችግር የለውም ያሉም አሉ። ህክማውን ያላዩ ማለት ነው። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው የዘገቡት ሶሂህ ሐዲስ ነው። ወሃዛ ይሄ አሁን ያሳለፍነው ቅንብር ለፍዙ ሙስሊምን ኢማሙ ሙስሊም የመዘገቡበት ቅንብር ወይም ቃላት ነው ነው ቃላቶች ይለያያሉ ሐሳቦች አንድ ይሆናሉ ያን ጊዜ ምን ይባላል ለፍዙ ቡኻሪ ለፍዙ ሙስሊም የተባለ ይለያል የሁለቱም ቃላት አንድ ከሆነ ግን ሙተፈቁን አለይህ ብሎ ዝም ነው የሚለው طيب ቃል በቃል የሚከብድ ነገር የለውም ሐዲሱ إذا استيقظ ما تنبه من نومه ما ከእንቅልፍ መንቃት ማለት ነው ላ የግሚስ ማለት አይንከር ማለት ነው ገመሰ የግሚሱ ገምሰን ضرب يضرب ضربا እንደምንለው እንወስደዋለን ላ يدخل يده في الماء ማለት ነው እጁን ውሃ ውስጥ አያስገባ ማለት ነው የድ ሲባል ከፍ ነው መዳፍ ማለት ነው ጣትና ካቶ መዳፍ ማለት ነው ፈቅጡዑ አይዲሁም ወሳሪቁ ወሳሪቀቱ ብሎ አላህ ፈቅጡዑ አይዲሁም አብሮ ዝም ያለው أيدي ዝም ካለ እጅ የሚቆረጠው ላይ እንዳይመስል የሰረቀ ሰው የሚቆረጠው እዚህ ታች ክርኑ ነው ክንዱና መዳፉ መጋጠሚያ ማለት ነው። ግን ውዱ ላይ ስታዩት فاغسلوا أيديكم አብሮ ምንድን ያለው إلى المرافق ነው የሚለው መራፊቅ ይጠቀማል። ለምን يد የሚለው ታች ስለሆነ የሚቀረው ለማካተት ሲፈልግ ዚራአን ክንድን إلى المرافق ይላል ማለት ነው። ስለዚህ የድ የሚለው ብቻ ከተገለጸ መዳፍና ጣትን ብቻ ነው የሚያካትተው በሉ እና እነሱን ሳያጥብ እንዳያስገባ ለማለት ነው ፈኢነሁ ላ የሚለው ቃላት ይሄን ነገር እጅ ሳይታጠብ እጅ እንዳይ እቃ ውስጥ እንዳይገባ የተባለበትን ቀስቃሹን ዋናውን ለመጥቀስ ነው። እህቲማሉ ነጃሳ ነው። እጁ ሊነጅስ ይችላል ነው። እንግዲህ የነብዩ አለይሂ ሰላቱ ወሰለም ሐዲስ ሲነገር አንዳንድ ጊዜ አእምሯችን አጭር ሊሆን ይችላል መቀበል ሊያዳግተን ይችላል የግድ መቀበል አለበት ሶሂህ ከሆነ ሀዲሱ እጅ ደግሞ የት ያድራል ሀዲያ እኔ ጋር ነው እንጂ ከኔ ተለይቶ የት ይሄዳል እንዳትሉ የት እንዳለች የት እንዳደረች እጅ አታውቁም ማለት አንዳንድ ጊዜ ሰዎች ኢንካር ያደርጋሉ እንደውም እዚህ ጋር እንደሚወራ ቂሷ አለ والله አለም بصحته ኢንካር አደረገ ሀዲያ የት ይሄዳል እጅ ብሎ ማለት ነው ያው እዛው ቦታ ላይ ወጥቶ ወደ ታደረ ይባላል ስለዚህ እጃችን ያው ያለበትን የሚቆይ የሚሄድበትን አያውቅም። ስለተኛ ሰው خلاص አእምሮን ስቷል ማለት ይቻላል። ስለዚህ ነጃሳ ቦታ ላይ ሄዶ ሊነካ ይችላልና ነው ነው فإنه لا يدري እዚህ ጋር አሁን ጠፍቷቸው አይደል ነብዩ አለይሂ ሰላቱ ወሰላም እጁ ወደዛ ቦታ ሊሄድ ይችላል ብሎ መናገር አልጠፋቸውም። ነገር ግን አንዳንድ ነገር እንደው የሚያሳፍር ነገር ሀያ ነገር ሲኖር ህዝቡ ከተረዳው በቀጥታ ከመናገር ትንሽ ጠጋ አድርጎ መናገሩ ይመረጣል ነው። አላህ Subhanahu Ta'ala የወንድና የሴትን ግንኙነት ሲገልጸው ብዙ ጊዜ አንዴ ጅማ ይለዋል፣ አንዴ ወጥ ይለዋል፣ አንዴ ምን እያለ ዳር ዳር ነው የሚሄደው። ይሄው ነው ባህላችንም እንደዛው ነው። ስለዚህ እጁ የት እንዲያደርሽ አያውቅም ማለት ነጃሳ ቦታ ልደርስ ስለምትችል እህቲማል ስላለው ሳያጥብ እንዳያስገባ ለማለት ነው። አንዱ ይሄ ነው። ሌላው ደግሞ የለም ይሄ አይደለም ምክንያቱ የት እንዲያደርሽ አያውቅም ማለት ሰይጣን ሊጫወትባት ይችላል እጁን ማለት ነው። ሰይጣን የሚሰራው ስራ ብዙ ነገር አለና ስለዚህ ሲል ሰው ሊያድር ይችላል ሰይጣኑ ምኑ ከዚህ አንጻር በዛ ቀጥታ ወደ ውሃው ከነከረው ሌላ ነገር ሊያመጣ ሊያስል ይችላልና ነውም ብለዋል። ያም አለ ይህ የተባለው ንሽ ብሎ የሰራ ሰው خلاص ሌላው ባህስ የሚያደርጉ አሉ። አሁን ይሄ እጁን ሳያጥብ እንዳያስገባ የሚለው ዋጅብ ነው ወይ ወይስ ማጠቡ ይወደዳል ማለት ነው ወይ? ብዙ ቦታ ሄደዋል። ዋጅብም ሆነ ሱናም ሆነ ተወዳጅም ሆነ ሳናጥብ ላለማስገባት እንሞክር። ባይሆን ፊኢና ፊልኢናኢን ያሉት እቃ ውስጥ ሲሉ ቧንቧ ውሃ ከሆነ ችግር የለም። እጃች ስለማይነከር ከታች ነው የሚሆነው። ማፍሰስ ብቻ ነው ማጠብ ነው። እቃ ውስጥ ከሆነ ግን እንዳያስገባው ነው ያሉት ነው። ጠይብ አሁን እዚህ ጋር ከዚህ ሐዲስ የምንረዳው እጆችን ማጠብ ከእንቅልፋችን ከነቀም በኋላ ሶስት ጊዜ ማጠብ አለብን። ሐታ አንድ ጊዜ ሁለት ጊዜ ማጠቡ አይበቃም ተብሏል። ጠይብ ዋጅብ ነው በሚለው ላይ ኢማሙ አህመድ ተጉዘዋል ይላል። ጅምሁሮች ደግሞ ሙስተሐብ ነው ለማጠቡ ይወደዳል ለማለት እንጂ ጨርሶ ለአንድየው አይበቃም ማለት አይደለም ብለውም ሄደዋል። ያው ውሃ አይነጀስ የሚለውን ይዘው ሄደው ማለት ነው። እስካልተቀየረ ድረስ አይነጀስ የሚለውን ስለወሰዱ አይነ ባተት የሚለው ለሌሊት ብቻ አይደለም ብያችኋለሁ ለሁሉም ያካትታል ነገር ግን አብዛኛው እንቅልፍ ሌሊት ስለሆነ ብያችኋለሁ እሺ እና ዘጋ ሻህያ መዝሀብ ላይ እጁ ቆሻሻ ሆኖ ውሃ ውስጥ ካስገባው ውሃ ንጹህ ሆኖ ሌላን ያጸዳ የነበረው ውሃ ሌላን ከማጽዳት ይከለከላል ባህሩን ይቀይራል ንጹህ ብቻ ይሆናል ቢነካይ ነጅስም እንጂ አያጠራም ማለት ነው ብለው ሻፍያዎች ይሄዳሉ ሶሒሁ ቀውል አነል ማአ ላ የንጅስ ብለናል ኢላ ኢዛ ተገየረት ሲፈቱ ሚን ሲፋቲ ሰላሳ ከሶስት ባህሪ አንዱ ካልተቀየረ አይነጅስም እስካልን ድረስ ከንጹህነትም ከማጽዳትም ልንቀማው አይገባም ነው የምንለው። አንዳንድ ጊዜ የሚነገሩ ቃላቶች የሚታወቀውን ነገር እንዳልታወቀ ይገለጻል። ለምሳሌ የሚስቶቻችሁን ልጆች እንዳታገቡ ይላል አላህ። ክልክል ነው ይላል የሚስት ልጅ እሱም አይወልዳት ማለት ነው ከሚስቱ ሚስቱ ከሌላ የወለደቻት ማለት ነው በፊት እሷን እንዳታገቡ ሲል ወረባኢቡኩም ላቲ ፊ ሁጁሪኩም ይላል ፊ ሁጁሪኩም ኒሳኢኩም አላቲ ደኸልቱም ብህነ ይላል እዚህ ቦታ ላይ የሚስት ልጅ ነው የተፈለገው ፊ ሁጁሪኩም የሚለው አብዛኝ የሚቀመጡት የሚስት ልጆች እዛው እናታቸው ጋር ነው አይደለ ከዚህ አንፃር በጉያችሁ በስራችሁ ያሉ አለ በስራቸው ከሌሉስ ውጭ ከሆነ የሚኖሩት የሚስቱ ልጅ አሜሪካ ነው የምትኖረው እሱ የሚኖረው ኢትዮጵያ ነው እንበል ሊያገባት ይበቃል ማለት አይደለም እዚህ ጊዜ ከስራችሁ ያለች ማለት አብዛኝ የሚከሰተው ይሄ ስለሆነ እንጂ ባይሆን ኑሮ ይህን ቃል አይጠቀሙም ነበር ስለዚህ ፊ ሁጅኩም የሚለው ሸርጥ አይደለም በጉያውን ብቱ በጉያቸውን ብትሆንም ውጭ ብትሆንም ማግባት አይፈቀድም የሚስል ልጅ ነው ባይሆን ሚስቲቱ ጋር ግንኙነት የፈጸመ መሆን አለበት አባትየው። አላቲ ደኸልቱም ቢህን የሚለው ግንኙነት ያደረጋችኋቸው እያለ ነው። ካላደረጋችኋቸውስ ይቻላል እንደማለት ነው የሚያሳየው። طيب እዛው ላይ ቁርአኑ ራሱ ፈኢን ለም ተኩኑ ደኸልቱም ቢህነ ፈላ ጁናሃ አለይኩም የሚለው ቀጥሎ እንደዚህ ያደረገ ካለ እዛው ያብራራዋል እንጂ ዝም ብሎ ጥሎት አይሄድም። ስለዚህ አይነ ባትሄዱሁ የሚለውም እንደዛው ነው። አብዛኛው የሚተኛው ሌሊት ስለሆነ እንጂ ቀንም ቢሆን አብሮ ይካተታል ያሉበት ይሄ ነው። እሺ ሸይኹል ኢስላም ተይሚያ እዚህ ቦታ ላይ ሰይጣን ሊነካው ስለሚችል ነው እጁን የሚለውን ነገር ነው መርጠው የሚሄዱት። ፈኢነ ሸይጣነ የቢቱ አላ ኸይሹሚሂ ብለን ባላለፈው አሳልፈናል። አፍንጫው ላይ ሰይጣን ያድራ ኮሽኮሻው ላይ። ስለዚህ ከእንቅልፉ እንደነሳ በአፍንጫው ውሃ ሶስት ጊዜ ስንታሪ አድርግ ብለን ባለፈው። አሁንም እጆቹን እንደዛው ሰይጣን ሊወራቸው ስለሚችል ሳያጥብ እንዳያስገባ የሚለው ከዚህ ጋር ይጋጠማል ብለው ሼኹል ኢስላም ተይሚያ ይሄን የሚቀበሉት። ሌሎቹ ምክንያቱ ግልጽ ነው። እጀት እንደማደርሽ አያውቅም ማለት ያው ወደ ፈጋራው አካባቢ ሊያደርሳት ይቻልና ነው ብለዋል። አላየሃ ዝሮ ዝሮ የተባለንን መስራት ብቻ ነው ያለብን። ቀጥሉ። እሺ 36ኛው ሐዲስ وعن لقيط بن صبرة قال رضي الله عنه قال قال رسول الله عليه وسلم أسبغ الوضوء وخلل بين الأصابع وبالغ في الاستنشاق وخلل, وخلل بين الأصابع وبالغ في الاستنشاق إلا أن تكون صائمة أخرجه الأربعة وصححه ابن خزيمة ولأبي داو ولأبي داود في رواية إذا, تو... إذا توضأت فمضمض بارك الله فيك طيب وعن لكيت وعن لكيت ابن صبيرة رضي الله عنه سراون الله لدهنا لكيت ابن صبيرة كم يبال صحابي ابن صبي... لكيت ابن عامر ابن صبيره ሶቢራ ሷዱ በፈትሃ ባዋ በከስራ ኩንየቱሁ አቡረዚን ረዚም ይባላል። ሶሐቢዩ መሽሁር ታዋቂ ሶሐቢ ነው ይላሉ ኢብኑ አብዱበር። صحابي مشهور የጧይፍ ሰው ነው። ጧይፍ አካባቢ ከሚኖሩ ሰዎች የሚመደብ ነው ይላሉ ሰውየው። እና ምን አለ? قال قال رسول الله صلى الله عليه وسلم የአላህ መልእክተኛ አሉ ምን አሉ? أسبغ الوضوء أسبغ الوضوء أسبغ ነበረ። አልውዱ የሚለው ጋር ለማያያዝ ግን ገይሩን በከስራ እናነበዋለን። አሁን ለሜኩን ለዚነ ከፈሩ እንደምንለው ለሜኩን ነበረ። አሁንም እዚህ አስቢግ ትእዛዝ ነው። ኢድሪብ፣ ኡንሱር፣ ኡድኹል በሱኩን ነው አምር የሚነበበው ማለት ነው። ግን እዚህ ቦታ ላይ ወደፊት ስለሚያያዝ አስቢሪል ውዱአ እንላለን። ውዶህን አሟልተህ ውዱ አድርግ ማለት ነው። አስቢግ አንዱ ቃል አሳምር ማለት ነው። አልውዱ ውዱህን አሳምር። የሚያምረው መቼ ነው? ሲያዳርሰው ሶስት ሶስቱን ሲያጥበው ያምራል። ያን ጊዜ አስበገ ውዱአ ይባላል ወይም አስቢግ አስተካከል ይባላል። ኢስባግ በነገራችን ላይ ወደ ሶስት ማዕና አለው። አሁን አንዱን የነገርኳችሁ አዳርሰህ እጠብ የሚለው አዳርሰህ ውዱ አድርግ ወኸልል በልአሳቢዕ ጣቶትና ጣቶች መካከል ላይ ክፍተት ውሃ ያልነካው እንዳይኖር እሱንም አዳርስ ማለት ጣትና ጣቶቻችን እናሳካቸዋለን። እግራችን ስናጥም ጣቶቻችንን ፈልፈል እያደረግ ማጠብ ወኸልል ማለት ፈልፍል ማለት ነው። በእነላሷ በጣት መካከል ገብተህ እጅህን አብረህ ጠበው ማለት ነው። በደንብ አዳርሰው ማለት ነው። ወባሊግ ፊል ኢስቲንሻቂ በአፍንጫህ ውሃ ስትመጥ ደግሞ የውዱእ ላይ በደንብ እስከ መጨረሻው ወሰደው ማለት ሳቦ ነው አድርስ እስከ መጨረሻው ፊልስቲን ሻቂ አፍንጫን ማን ውሃን በአፍንጫ ስትስብ إلا أن تكون صائما ጾመኛ ካልሆንክ በቀር ጾመኛ እስከሆንክ استنشاق ስታደርግ በአፍንጫ ውሃ ስትመጥ በጣም እንዳትስበው ወደ ጉረሮ ሂዶ ወደ ሆድህ እንዳይገባ ማለት ነው። ኢላ አንተ ኩነ ሷኢማ የሚለው ለሁሉም እንዳትመልሱት። አስቢቅ ውዱአ ኢላ አንተ ኩነ ሷኢማ እንዳትሉት። وبالغ في الاستنشاق ላለው ብቻ ነው። ሙባለግ አታድርግ ኢስቲንሻቅ ላይ ጾመኛ ከሆንክ ማለት እንጂ አዳርሰህ ውዱ አታድርግ ጾመኛ ከሆንክ እንዳትሉት እዛ አይሄድም። አስቢቂል ውዱአ ውዱን አዳርሰህ እጠብ አድርግ ወኸልል በአሷቢ በጣቶች መካከል ፈልፍለህ እጠብ። ይሄ እንዳለ ነው፣ እስትስና የለውም። ወባልግ ፊል ኢስቲንሻቅ ኢስቲንሻቅ ላይ በደንብ አድርስ ኢላ አንተ ኩነ ሷኢማ ነው። አኽረጀሁ አልአርባዓቱ አራቱ ዘግበውታል። አራቱ ማን ማን ናቸው? አራት ክታቦች ታዋቂ ዘጋቢዎች ማለት ነው። ይሄ እንዳይጠፋችሁ በደንብ ያዙት። እኔ ባልጠይቃችሁም አኽረጀሁ አልአርባዓቱ ከኩቱበ ሲታ አቡ ዳውድ ማን ነው ቡኻሪና ሙስሊም ሲቀሩ ማለት ነው። አቡ ዳውድ፣ ነሳኢ፣ ኢብኑ ማጀህ፣ ትርሚዚ ማለት ነው። ወሰሐሐሁ እብኑ ኹዘይማ እዚህ ጋር አሁን እብኑ ኹዘይማ ዘገበው ማለት አይደለም እብኑ ኹዘይማ የተዘገበውን ያየውን ሐዲስ ጥሩ ነው ብሎታል ማለት ነው ወሊ አቢ ዳውድ አቡ ዳውድ በዘገበው ዘገባ ግን ፊሪዋይትን በሌላ ዘገባ ከነ ከአራቶች በሚለይበት ማለት ነው ኢዳ ተወደአተ ይላል ኢዳ ተወደአተ ተመድምድ ውዶ ስታረግ ታጉመጥመጥ ይላል አሁን ላይኛው ላይ መድሙድ የሚል ነገር የለም ሲሻቅ ብቻ የተጠቀሰው የአቡ ዳውድ ዘገባ ግን ኢዳ ተወضአተ ውዱእ በምታደርግበት ሰዓት ፈመድሙድ ይልና ወባሊግ ፍልስቲንሻቅ በስንሻቅ ላይም ደግሞ በደንብ አስገባው ይላል ኢላ አን ተኩነ ሷኢመን መጉመጥመጥ ላይም ሆነ በአፍንጫ ውሃ መሳብ ላይ በጣም አትሳበው ጾመኛ ከሆንክ የሚለውን ያስቀምጣል ነው እሺ ሐዲሱ በጥቅሉ ሶሒህ ነው እብኑ ኹዘይማ ሰሂህ ብለውታል። ሌሎችም በርካታዎች ዘግበውታል። እነ ሁሉ ሰሂህ ብለውታል። ሌላ استنثروا مرتين بالغتين أو ثلاثا የሚልም የአቡ ዳውድ ዘገባ አለ ይላል። አላየሃል إسباغ ማለት ምን ማለት ነው? إتمام ማለት ነው። إتمام ማዳረስ መሙላት ማለት ነው። طيب خلل بين الاصابع ያው አዳስ ፈልፍል ህጠብ ማለት ነው ብለናል። እዚህ ጋር ሲንሻቅ አንዱ ትርጉም ማን ነው? ኢስባግ ማለት አንዱ ሶስት ሶስቱን ማድረግ ነው። ሶስት ሶስቱን ውዶ ማድረግ ኢስባግ ይባላል። ሁለተኛው ትርጉም ኢስባግ ማለት አንዳንዱንም ቢሆን ደርሶ ውዶ ማድረግ ነው። ሶስተኛው ትርጉም ኢስባግ ማለት ውሃ በሚቀዘቅዝብን ሰዓት ውሃ ለመንካት በምንፈራበት ሰዓት ውዶ ማድረግ ይሰማ ኢስባቅ ኢስባቅ ይባላል። ውሃ በማንፈራበት ሰዓት ማም ጊዜም አያስቸግርም። ውሃን በምንፈራበት እንኳ ሰዓት ቢሆን ውዶ አድርግ ወደ ኋላ እንዳትል ለማለት ተጠቅመውታል የሚሉም አሉ። በሶስቱም ሰብስር ብንወስደው ይሄ ችግር የለውም። ሌላው ኢዛ ተወደተ فخلل አሳቢዐ يديك ورجليك የሚል ዘገባም አለ። ውዶ ስታደርግ የእጆችህንም የእግሮችህንም ጣቶች ፈልፍለህ ጠባቸው ባሊግ ማለት የተቻለህን ያክል ሁሉ ተጠቀም። ውዱህን ለማስተካከል ሞክር ማለት ነው። ኢብዙልል ጁህደ ወስተቅሲ ቢኢሳል ልማይ ለአቅሰል አንፍ አፍንጫህ ጫፍ እስከ ማድረስ ውሃውን ተጠቀም ማለት ያው ኢላ አንተ ኩነ ሷኢማ ጾመኛ ማለት ያው ጾም የታወቀ ነው። ከመብላት ከመጠጣት መታቀብ፣ ከግብረ ስጋ ግንኙነት መታቀብ ከፈጀረበት ሰዓት ጀምሮ ፀሐይ እስከምገባ መከልከል ይሄ ቢንየት ሶም ሶም ይባላል ማለት ነው። እሺ ኢስባግ የሚለው ለዋጅብም ሊሆን ይችላል ለሙስተሐብም ሊሆን ይችላል ነው። አንዳንዱን አዳርሶ ማጠብ ብለን ከተረጎም ነው ኢስባግ ምንድነው? ዋጅብ ነው፣ ግዴታ ነው ማለት ነው። እሱ ዶማር ብለን ከተረጎም ነው ሙስተሐብ ነው ኢስባግ ማድረጉ ይወደዳል በጣም እንጂ ዋጅብ አይደለም እንላለን ስለዚህ አልኢስባጉ ሙሽተረኩን በይነ ልዋጅቢ ወበይነ ልሙስተሐቢ فيستعمل للوجوب فيما لا يتم الوضوء إلا به ومستحب فيما عدا ذلك ምን ማለት ነው አንዳንዱን አዳርሶ ማጠብ ላይ ኢስባግን ከተጠቀምነው ከተረጎምነው ግዴታ ነው ሳያዳርሱ ውዶ የለምና ሶላት የለምና ማለት ነው ሶስት ሶስቱን አድርግ ለማለት ከሆነ ግን ተወዳጅ ነው ማለት እንጂ አንዳንዱ ቢያደርግም ፎቶ አድርጎ ቢሰግድም ይበቃልና እንላለን طيب እስቲንሻቅና መድመዷ ላይ በደንብ መሳቡ ጥሩ ነው ውሃውን ሳብ በአግባቡ መጠቀም ጥሩ ነው ምናልባት ጾም ላይ ካልሆን በስተቀር ነው طيب ቀጥሉ السلام عليكم ورحمة الله وبركاته أستاذ وعن أثمان رضي الله تعالى عنه أن النبي صلى الله عليه وسلم كان يخلل لحيته في الوضوء, في الوضوء أخرجه الترمذي وصححه ابن خزيمة طيب وعن عثمان عثمان أبو عبد الله بلالو አታውቋቸው ከሆነ ኩንያቸው መጠሪያቸው አቡ አብዲላህ ነው። ዑስማን ኢብኑ አፋን አልኡመዩ አልቁረሽዩ ዚኑረይን በመባል የሚታወቁት ማለት ነው። አሐዱል ኹለፋ አልአርባዓ ከአራቱ ኸሊፋዎች አንዱ ሲሆኑ ወአሐዱል ዐሸረቲ ሙበሸሪነ ቢልጀና ጀነት በአንድ ቀን ከተመሰከረላቸው አስር ታዋቂ ሰሃቦች መካከል አንዱ ናቸው ማለት ነው። ኢስላምን መጀመሪያ ነብዩ አለይሂ ሰላቱ ወሰለም ነብይ ሆነው ሲመጡ የተቀበሉ ናቸው። ከዛም አልፈው ወደ ኢትዮጵያ ሂጅራ አድርገዋል። ሂጅረተይን እንደውም ሀጀረ ሂጅረተይን ሁለት ጊዜ ወደ ሀበሻ ሂጅራ ካደረጉት አንዱ ናቸው። ያው ሁለት ሂጅራ የሚባለው መጀመሪያ ሂጅራ አድርገው ቁረሾች ሰለሙ ሲባል ተመልሰው ሲያበቃ ውሸት ሲያገኙ ደግሞ መልሰው የተመለሱበት ማለት ነው። የነብዩ አለይሂ ሰላቱ ወሰላም የሁለት ልጆቻቸው ባለቤት ናቸው። ያው ተራ በተራ ማለት ነው። መጀመሪያ ሩቅያን አገቡ። ከዛ ስትሞትባቸው ማንን ጨመሩ? ጨመሩ ሳይሆን ተኩ ኡሙ ኩልሱምን ማለት ነው። መጀመሪያ ሩቅያን ያገቡት የነቢያችን ልጅ እሷ ስትሞትባቸው ኡሙ ኩልሱምን አገቡ። طيب እና ከዑስማን ተዘገበ ነው የሚለን ረዲየላሁ አንሁ አነሁ ቃል እሳቸው አሉ ምን አሉ ኢነ ነቢየ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ካነ ዩኸሊሉ ፈልፍለው አዳርሰው ያጥቡ ነበር ሊህየተሁ ጺማቸውን ፊል ውዱእ ውዱ ላይ ውዱእ ሲያደርጉ ጺማቸውን በደንብ እያዳረሱ ውሃ ያጥቡት እንደነበረ ነው የሚለን አኸረጀሁ ትርሚዚዩ ወሰሐሐሁ እብኑ ሁዘይማ ابن خزيمة صحيح ብሎታል ሐዲሱን ይላል ያው ሶሂህ ያደረጉት ደጋግፈው ነው እንጂ ሐዲሱ ሰነዱ ላይ ችግር አለበት ነው የሚሉት درجة الحديث الحديث ضعيف وله شواهد عن عدد كبير من الصحابة لا تخرو من مقال ولكنه يتقوى بها ያው ብዙ ዘገባዎች ስላሉት ያናኛው ተጠነካክሮ ትንሽ ከፍ ይላል ከሚል አንጻር ነው እብኑ ኹዘይማ ሶሂህ ያደረጉት ይላል ዞሮ ዞሮ እኛ ማዕናው ነው የምንፈልገው አሁን እዚህ ጋር ሐሳቡስ ፂምን አዳርሶ ማጠብ ያው ወሳኝና ጥሩ ነው ያጥቡ ነበር ነው ያለው ስለዚህ ማጠቡ ጥሩ ነው ነው ግን ዋጅብ ነው ሱና ነው ፂሙ በጣም ጸጉር ያለውና ግጥም ያለ ከሆነ ውዱ ላይ ከላይ ካጠበው በቂ ነው ብለዋል ውስጥ ማዳረስ አይጠበቅበትም ገላ ትጥበት ላይ ከሆነ ጀናባ ነው ወይም ወራባ ሆና ስትጸዳ ከሆነ ሴት እንዳትነገራችን ጺም ዋጅብ ትጥበት ላይ ከሆነ ግን አዳርሰው ፈልፍሎ ማጠብ ግዴታ ነው ማለት ነው طيب ስለዚህ ይለያል ውዱ እናንተ ላይ ይለያል ብለዋል ውዱ ሁል ጊዜ የሚደረግ ብዙ ጊዜ የሚደረግ ከመሆኑም አንፃር ብዙ ጸጉር ያለው ሰው ፈልፍሎ ማጠቡ ማስቸጋሪ ከመሆኑ አንፃር ከላይ ካጠበው በቂ ማን ነው አጥቦ ውዱ ካደረገ በቂ ነው ብለዋል። ጸጉሩ ግን ስስ ከሆነ ጸጉሩ የሳሳ ከሆነ አዳርሶ ማጠብ ፈልፍሎ ማጠብ ግዴታ ነው ብለዋል። አላየሃል ይሄ ሐዲስ የሚያሳየን ጺምን ውዱ ላይ ፈልፍሎ ማጠቡ ውሃን ማድረሱ ታች ሰውነቱ ላይ እንዳለብን እንዳለበት ማንኛውም ውዱ የሚያደርግ ሰው የውዱእ ውሃ ሰርስሮ እንዲገባ ወደ ሰውነቱ ማለት ነው። ፊት ላይ የሚኖር ጸጉር እንግዲህ አንዳንዱ ስስ ጸጉር አለ ጸጉር እያለው ሰውነቱ የሚታይ ማለት ነው ይህ ሰው فهذا يجب غسله እንዲህ ያለው ሰው ማጠብ ግዴታ ይሆንበታል وغسل ما تحته من البشره ከሰውነቱ ከታች ከጸጉሩ ስር ያለው ሁሉ ማጠብ አለበት ነው ሁለተኛው አንየኩነ ከፊፈን وذلك بأن لا ترى البشرة من ورائه ሲሙን ስናይ ሰውነቱ ምንም የማይታይ ከሆነ በጣም ጸጉር አለው ማለት ነው ዛሂሩም ከላይ ገጽታውን ማጠብ ይኖርበታል። ውስጡን መፈልፈሉ ይወደዳል፣ ወደ ውስጥ ማስገባቱ ይወደዳል ነው የምንለው። እገላ ተጥበስ ላይ ከሆነ ግን ማጠቡ ማዳረሱ የግድ ይላል ነው። ይሄን ከየት አገኛችሁ? ላይ ይወጅባል። ወዶ ላይ ግን ይወደዳል ማዳረሱ ወደታች ማለት ከምን ተገኘ ለሚለው ቢልስትቅራይ ወተተቡዕ ነው። እንዲያሉት ነው ሀዲሶችና ተግባራቶች ስናያቸው የሚያመለክቱት ይሄንን ነው ማለት እንጂ ለይቶ የሚያስቀምጥ አሁንም ሶሪህ ግልጽ የሆነ ሐዲስ አለ ማለት አይደለም ይላሉ። طيب 38 السلام عليكم ورحمة الله وبركاته عليكم السلام ورحمة الله وعن عبد الله بن زيد رضي الله عنه أن النبي صلى الله عليه وسلم بثلثي مد فجعل يدلك ذراعيه أخرجه أحمد وصححه ابن خزيمة جزاكم الله خير حياك الله <clears throat> طيب وعن عبد الله ابن زيد የዘይድ ልጅ ከሆነው ከዓብዱላህ ተዘገበ አነሁ ቃል ዓብዱላህ ብኑ ዘይድ አለ ምን አለ እነ ነቢየ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ኡቲየ ተመጣላቸው አመጡላቸው ማለት ነው ኡቲየ ማለት ተመጣላቸው ቢሱሉሰይ ሙድን የሙድ ሁለት እጅ መጣላቸው ሙድ ማለት የሷ ሳኡን ነብይ ማለት የነብዩ ሰለላሁ ዐለይሂ ወሰለም ሷ መስፈሪያ አንድ አራተኛው ሙድ ይባላል የዛ የሙዱ አንድ ሁለተኛ ሁለት እጁ ማለት ነው። የአንድ አራተኛው የሷዑ مد ይባላል። የሙዱ ደግሞ ሁለት እጁ መጣላቸው። مد ማለት ያው ሰፋ ባለ መዳፍ ሁለት እጁ መዳፉን ባንድ አድርጎ እፍኝ ሁለት እፍኙ የሚይዘው ነገር مد ይባላል። የሱ ሁለት እጁ ውሃ መጣላቸው ማለት ነው። ከዛ ፈጀዓለ የድልኩ ዚራዒሂ ለዛ በስሉሳይ ሙድ ማለት ነው በሙዱ ውሃ ሁለት በሁለት እጁ ማለት ነው ለምሳሌ ለሶስት ብንከፍለው ሙዱን ሁለት ውጣ ሱሉሳይ ይባላል ሱሉሳይ ሙድ ፈጃለ የድልኩ ይፈገፍጉ ጀመር ዚራአይሂ ሁለት ክንዶቻቸውን ሁለት ክንዶቻቸውን በዚያ በሱሉሳይ ሙድ ሲያጥቡ አየናቸው ወይም ያጥቡ ጀመረ ማለት ነው አخرجه አህመድ ኢማሙ አህመድ في مسنده مسند የሚባከባላቸው እዛ ይዘግበውታል ማለት ነው وصححه ابن خزيمه ابن خزيمه حارث ጥሩ ብለውታል እነ አቡ ዙርዓ እነ ابن خزيمه እነ ሐኪም እነ ابن حبه ሁሉ ዘግበውታል طيب ሌላው ኡሙ ዑማር አልአንሳሪያ ሐሰን በሆነ ዘገባ ምን ትላለች? አነሁ ተወዷ ቢኢናኢን ነብዩ አለይሂ ሰላቱ ወሰለም በሆነ እቃ ውዱ አድርገዋል። ፊህ በውስጡ በዛ በእቃው ውስጥ ቃድሩ ثلثي ማ ሙድን የአንድ ሙድ ሁለት እጅ የሚሆን ውሃ የነበረበት እቃ ነበረና በዚያ ውዱ አድርገዋል ነው የሚለው። አላህ የተፈለገው ምንድን ነው? ውዱ ላይ ውሃ ማብዛት አስፈላጊ አይደለም። ጥቂት ውሃም ቢሆን ይበቃል ማለት ነው። ባይሆን ማበስ ከሚለው ከፍ ያለ ማበስና ማጠብ ይለያሉ። ምንም ውሃው ቢያንስም ውሃውን ሰውን ላይ ዲፊት አድርጎ ማጠብና እጅ ላይ ውሃ አስነክቶ በዛ እንደገና ሰውነት መፈግፈግ ይለያሉ። ስለዚህ ነብዩ አለይሂ ሰላቱ ወሰለም ለውንሽ ይበቃቸው ነበር ለማለት ነው። ፍሉታይ ሙድ ለገላ መታጠቢያ ደግሞ ሷ ይላል። ሷ ቁናው ማለት ነው። ሶስት ሊትር ማለት ነው። ሷ ከሆነ ሷ ስንል ሶስት ሊትር ነገ ላይ በቃቸው ነበር ነው። እኛም እንደፋውን ውሃ እንግዲህ ረቢ ስቱር ነው ብቻ የምንለው ለአስር ሰው የሚበቃ ዛር የምታጠበት ማለት ነው። ዋናው የሐዲሱ መልእክት ምንድን ነው? መሽሩዕየቱል ውዱእ ቢቱሉተይ ሙድ የጥሩ ሁለት በሁለት እጁ የሚታፈስ ውሃ አለ። የእሱ ሁለት እጁ በቂ ነው ለውዱ ማለት ነው። مد ራሱን ችሎ ሩቡዕ ሱዓ ነው ብያችኋለሁ። የሱ ሁለት እጅ ቃሙስ ላይ ዲክሽነሪው ላይ ማለት ነው። ሙድ የሚለውን ሲተረጉም ሚልኡ ከፊል ኢንሳንን ሙዕተዲል ይላል። እፍኝ ትንንሽ የሆነ ሰው አለ፣ ትልልቅ የሆነ ሰው አለ፣ መካከለኛ ሁለት መዳፎችን ባንድ አድርጎ ይዞ የሚሞላው ውሃ ሙድ ይባላል ማለት ነው። ሌላው ከዚህ ሐዲስ የምንረዳው استحباب التقليل بقدر الحد الذي توضأ به النبي صلى الله عليه وسلم ነብያችን ውዱ ባደረጉበት መጠን ያክል ውሃን መቀነስና ማሳጠር አለማብዛት ተወዳጅ መሆኑን እትጥበት ላይም እሳቸው በታጠቡበት መብቃቃት በዛው ማሳጠር በጣም ተወዳጅ መሆኑን ነው። እሳቸው መከተል ትልቅ ነገር ስለሆነ ሌላው ውሃውን ሰውነታችን ላይ ዲፊት ብቻ ሳይሆን ማሻሸቱ ማዳረሱም ጥሩ ነው። ደልክ የሚለው መፈግፈግ ነው። በጣም መፈግፈግ ሳይሆን ያው ሰውነትን ላይ ጫን እያን ካልፈገፈግ ነው ላይዳረስም ይችላል። አንዳንድ ጊዜ ኮለል ብሎ ሊጠፋ የሚችለው ውሃው ማለት ነው። እሺ بهذه الكيفية للغسل يعرف الفرق بين المسح وبين الغسل በዚህ አይነት አስተጣጠብ እንግዲህ ማበስና ማጠብ የሚለውን ማወቅ እንችላለን ይላሉ فإن المسح بل اليد بالماء መስህ ማበስ ማለት እጅ መዳፋችን አርጥበን በውሃ በረጠበው እጃችን ሌላውን ሰውነታችንን ወይም ጸጉራችንን መዳሰስ ነው። ማጠብ የሚለው ግን ብታንስሙ ሀይቱ እዛው የሚታጠበው አካል ላይ መድፋት ነው። طيب ምን ጊዜም ቢሆን ውዱ ላይም ሆነ ሶላት ላይም ሆነ ማንኛውም ነገር ላይ ነብዩና አለይሂ ሰላቱ ወሰላም መከተሉ አማራጭ የሌለው ጉዳይ ነው። አንዳንድ ጊዜ ትንሽ ጨመር ማድረጉ እዚህ እንትን ላይ ውዱ ላይ ውሃ ብንጨምር ትንሽ ችግር የለውም። በጣም ግን ኢስራፍ ማድረግ ሐራም ነው ወአመ ኢስራፉ ፊልማ እንደ ቧንቧውን ከፍቶ ዝም ብሎ እስከ መጨረሻ ማባከን ፈሐራሙን ሐራም ነው እንደውም አንዳንዴ ምን ምን ሐዲስ አለ የሚጓዝ ውሃ ላይ እንኳ ብትሆን ውሃ አታባክን ነው የሚጓዝ አባይ ውሃ አለ አይደል አባይ ነው አያልቅም ብለህ ዝም ብለህ አትድፈው ነው ሐይቅ ነው ብለህ አትድፈው ነው በመጠኑ አድርገህ ውዱ አድርገህ በቂ የሆነውን ሌላው አንድ ሐዲስ አለ ጃአ አዕራቢዩን ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም የሰአልሁ አን ልውዱ ስለ ውዱ የጠይቃቸው አንድ ዘላን ገጠር የመጣ እንዴት ነው ውዱ የማደርገው ብሎ ማለት ነው ገጠሬ ከምትነግረው በተግባር ብታሳየው ነው የሚሻለው ስለዚህ ፈአራሁ ሰላሰን ሰላሳ ሶስት ሶስቱን ውዱ አድርገው አሳዩት ወቃል ከዛም አሉ هذا الوضوء ውዱ ማለት ይሄ ነው አሉት ከዚህ የጨመረ ሰው فمن زاد على هذا ከዚህ በላይ ውዱ አደርጋለሁ ብሎ አራት አራት አምስት አምስት ጊዜ አጥባለሁ ያለ ሰው ፈቀድ አሳአ ወተዓዳ ወظለም አሉት ድንበር ያለፈ ነፍስን የበደለ ያስከፋ ያስቀየመ ሰው ነው የሚሆነው ስለዚህ ሶስት ሶስት ነው ውዱ የሚደረገው ከሶስት ሶስት በላይ ውዱ አይደረግም ነው መግፈግ ውዱ ላይ ዋጅብ ነው ሱና ነው የሚለው ላይ ሱና ነው ይወደዳል ማለት እንጂ ዋጅብ አይደለም ነው ኢማሙ ማሊክ ዋጅብ ነው ወደሚለው ይሄዳሉ ለምስላቸው ይኸው ፈጃአለ የድልኩ ብሏል ፈግፈገው ውዱ ካደረጉኝ ፈግፈግ ማድረግ አለብን የሚል ነገር አላቸው ኢማሙ አህመድ የለም ዋጅብ አይደለም ዋጅብነትን የሚያመለክት ትእዛዝ እኮ የለም ፈገፈጉ ማለት ፈግፍግ ማለት አይደለም የነብያችን መተግበር ተወዳጅነት ነው የሚያሳየው እንጂ ግዴታን አያመለክትም አድርግ ብለው ሲያዙን ነበር أمر ቢሆን ኑሮ الأمر للوجوب እንል ነበር ይላሉ ኢማሙ አህመድ በጥቅሉ ግን إن كان الماء لا يصل البشرة إلا بالدلك በመፈግፈግ እንጂ ያለ መፈግፈግ ሰውነታችን የማይደርሰው ከሆነ ያን ጊዜ መፈግፈጉ ዋጅብ ይሆናል አሉ ሌሎች ደግሞ እ እ ባይፈገፈግም የሚደርሰው ከሆነ ሰውነቱ ችግር የለውም ነው። ለምሳሌ ገላችን ታጥበን ከወጣን የመጀመሪያው ውሃ አጥፍተን ሊሆን ይችላል። ውሃ እጃችን ላይ ስንደፋበት ቶሎ የሚደርሰው ለምን መጀመሪያ ውሃ ነክቶታል በደንብ ሆኖ ምንም ያልነከው ሰውነት ከሆነ ግን ግማሹ ላይ ደርሶ ግማሹን ኮለል ብሎ ሊያልፍም ይችላል። ያን ጊዜ መፈግፈጉና ማዳረሱ ዋጅብ ይሆናል። طيب የሚቀጥለው السلام عليكم ورحمة الله وبركاته أستاذ وعليكم السلام ورحمة الله وعنه أنه رأى النبي رأى النبي صلى الله عليه وسلم يأخذ رأى النبي رأى رأى النبي صلى الله عليه وسلم يأخذ أذنيه ماء خلاف الماء الذي أخذه رأسه أخرجه أخرجه البيهقي وقال إسناده صحيح وصححه الترمذي أيضا وهو عند مسلم من هذا الوجه باللفظ وامسحوا برأسه بماء غير فضل يديه وهو محفوظ طيب وعنه كعبد الله بن زيد وعن عبد الله بن زيد እንደማለት ነው أنه عبد الله بن زيد رأى النبي صلى الله عليه وسلم يا الله መልእክተኛ ያየ መሆኑን ገልጿል ነው ረአን ነብይና ረአን ነብዩ ለውጥ አለው አይደል ለውጡ እንዴት ነው የምትነግሩኝ እስኪ የሚነግረኝ አለ ነብዩ ብዬ ባነበው ምንድን ነው የሚሆነው ትርጉሙ አይተው ማን ነው ታይተው ማን ነው ረአን ነብየ ማለት አይተው ማን ነው አይተው አብዱላህ ኢብኑ ዘይድ ነው ረአን ነብየ ካል ነው ረአን ነብዩ ካል ነው ግን አይተው ነብያችን ነው የሚሆኑት። ማንን አዩ? እንቸገራለን። ስለዚህ አነሁ አብዱላህ ብኑ ዘይድ ረአ ነቢየ ነቢያችንን ያየ መሆኑን ምን ሲያደርጉ የእኹዱ ሲይዙ ሊኡዙነይህ ለሁለት ጆሮቻቸው ማአን ውሃ ሲይዙ ማለት መደፋቸው ውሃ ሲያስቀምጡ ማለት ነው። ገይረል ማኢ ገይረል ማኢ ኺላፈል ማእ ስሙ መስሎኛል ገይረል ማኢ ሌላ ውሃ ማለት ነው። የምን ሌላ ውሃ አለዚ አኸዘሁ ሊረእሲሂ ራሳቸውን ለማበስ ከተጠቀሙት ከያዙት ውሃ ሌላ ለጆሮአቸው ደግሞ አዲስ እጃቸው ላይ ሲያደርጉ አይቻለሁ ነው። እንደዚህ ነው የምታደርጉት እናንተም ለራሳችሁ ማበሻ አንድ ውሃ እንደገና ደግሞ ጆሮ ለማበስ ሌላ ውሃ ነው የምትጠቀሙት ኖ አይደለም ስለዚህ አخرجه በሃቂዩ በሃቂ ዘግቦታል ይቺ ሐዲስ ضعيف ናት أنه رأى النبي يأخذ لأذنيه ماء غير الماء الذي أخذه لرأسه የሚለው ሌላው ሶሂሁን ሐዲስ ለሚቃረን ሻዝ ነው ይሄ ሐዲስ ሻዝ ማለት በርካታ ሰዎች ዘግበው የዘገቡትን ሐዲስ በሚቃረን መልኩ አንድ ሰው ከዘገበ ሻዝ ይባላል ብቻውን ተገንጥሎ የመጣ ዘጋቢ ማለት ነው ድጋፍ የለሽ ማለት ነው እሺ ወሆ አለ ይሄ ሐዲስ እንደ ሙስሊምን ሙስሊም ጋር ባለው ዘገባ ኢማም ሙስሊም በዘገበው ዘገባ ከሆነ ግን من هذا الوجه በዚህ በኩል ይገኛል በየቱ ቢለፍዚ ወመሰሐ ቢራሲሂ ወምሰህ በሽ ነቀራሽ ወመሰሐ ነው ወምሰህ ከሆነ አበስ ነው የሚሆነው ወመሰሐ አበሱ ይላል ነብያችን ቢረእሲሂ ባይቱ ዛይዳ ናት ወይም ደግሞ ሊልኢንሳቅ ነው ተብሏል ራሳቸውን አበሱ ማለት ነው በምን ቢማኢን በውሃ ገይሪ ፈድል የደይሂ እጆቻቸውን ክንዶቻቸውን አጥበው ከተረፋቸው ውሃ ሌላ ከዛ ውጭ የሆነ ውሃ ለራሳቸው ተጠቀሙ ቅድም ለጆሮአቸው የሚለኛው ለጆሮ የሚለው ስተት ነው ለራሳቸው ማበሻ ሌላ ውሃ ተጠቀሙ፣ እጃቸውን ካጠቡበት ውሃ ሌላ ተጠቀሙ የሚለው ግን ትክክል ነው። ግራ ክንዳችን ያጠብንበትን ውሃ ካጨረስን በኋላ ደግሞ እንደገና እጃችን ላይ ውሃ አድርገን ጸጉራችን ነው የምናበሰውና ማለት ነው። ወሆል መህፉዙ ከነብዩ አለይሂ ሰላቱ ወሰላም የሚታወቀውም ትክክለኛ ዘገባ የመጣውም ይሄ ነው። ወሆል መህፉዙ የዘገባው ትክክል ይሄ ነው ማለት ነው። ያኛው ዱዒፍ ነው እያለን ነው። ስለዚህ ደረጃ ሐዲስ ላይ ምን አስቀመጡ? ኡላ ሚነል አልሐዲስ ሻደቱን አሉ። የመጀመሪያዋ ዘገባ ደካማ ነች። ወሆ እንደ ሙስሊም ብለሽ የዘገብሽው ግን ትክክለኛ ነው። ለራሳችን ማበሻ ውሃ እንጠቅማለን፣ አዲስ ውሃ ለጀሯችን ግን በራሳችን ነው የምንጠቀመው እንጂ ሌላ ሚዝም ነው። ለእጆቻቸው እጆቻቸውን አጥበው ከተረፋቸው ውሃ ሌላ ለራሳቸው ይዘዋል ነው እንጂ ለጀሯቸው ይዘዋል የሚለው ነገር እንዳትወስዱት ነው። አልመሕፉዛ መሕፉዛ እንግዲህ ሙሐዲሶች ይሄ ሐዲስ መሕፉዝ ነው ካሉ ሌላ የሚቃረነው መሕፉዝ ያልሆነ አለ ማለት ነው ያሳየናል فتكون الرواية مقابلة لها رواية رواية شاذة ተቃራኒዋ شاذ ትሆናለች ማለት ማህፉዝ ካለ እሺ ሙስሊም የዘገቡ ትክክል ሆኖልናል ሌላም አቡ ዳውድ ነሳኢ እንዲህ የዘገቡት አነሁ ሰለላሁ ዐለይሂ ወሰለም መሰሐ ቢራእሲሂ ራሳቸውን አበሱ ይላል። ከዚያ ወአድኸለ ኢስባዓይሂ ሁለት ጣቶቻችን አስገቡ ይላል። አሰባሃተይኒ ተስቢህ የሚጠቀሙባቸው ሁለቱን ጣታቸውን ከግራ እጃቸውም ከቀኝ እጃቸውም ተስቢህ ምን የሚያደርጉባቸውን ጣቶች ማለት ነው፣ ወይም የሚጠቀሱባቸው ጣቶች ማለት ነው። ፊኡዱነይ ጆሮአቸው ውስጥ አስገቡ። ወመሰሐ አበሱ ቢኢብሃመይሂ በአውራ ጣቶቻቸው ዛሂረ ኡዙነይሂ የጆሮአቸውን ላውን ገጽታ አበሱ ይላል። እዚህ ዘገባ ላይ ወለም የትኩር አخذ ماء جديد ሊኡዝነይህ ለሁለት ጆሮዎች ማበሻ የሚሆን አዲስ ውሃ ያዙ የሚዘገባ የለም እዚህ ላይም ነው። እሺ ራስ የሚለው ማን ይቅርታ ሁለት ጆሮ የሚለው ከራስ ጋር የሚጠቃለው። በነገራችን ላይ እንደ አንድ አካል የሚወሰደው ራስና ጆሮ ተገናኘ፣ እዛው ቅርብ እዛው ቅርብ ነው። እንደ አንድ አካል ነው የሚወሰደው። ልክ አፍንጫና አፋችን መዝመዟ ፊትን አጠበ ከሚለው ጋር ይሄዳል እንዳልነው ሁሉ አሁንም ጆሮዎች ከራስ ማበስ ጋር ነው የሚሄዱ። ስለዚህ የብቻቸው ውሃ ያስፈልጋቸውም ማለት ነው። ለም የስቡት አንሁ ሰለላሁ ዐለይሂ ወሰለም አንሁ አኸዘ ሊኡዝኒሂ ማዕን የሚል ሷሂህ ነገር የለም። ቱሕፈቱል አህወዚ የሚባል የትርሚዚ ሻሪህ አለ ወይም ሸርህ ማለት ነው። ለም አቅፍ አላ ሐዲስ መርፉዕን ሰሒሕን خال من الكلام يدل على مسح الأذنين بماء جديد በአዲስ ውሃ ጆሮአቸውን አበሱ የሚል አንድ እንኳ እንከን የሌለው ሰሂህ የሆነ ሐዲስ አላየሁም ይላሉ ስለዚህ በኢማሙ ሻፊ መዝሀብ ለራስ ራሱን የቻለ ለጸጉር ለጆሮ ማበሻ ራሱን የቻለ እሱም ሶስት ሶስት መሆን አለበት የሚለው ዘገባ ትክክል አይደለም መረጃው ደካማ ነው ልንሰራ የሚገባን በሷሂሁ ብቻና ብቻ ነው ማለት ነው طيب ምናልባት ሻፊያ መዝሀብ ያነበባችሁና በአካባቢያችሁ የተገበረ የነበሩ ሰዎች እንዳይከብዳችሁ ሷሂህ ሐዲስ በል የግድ ነው ለምን ሁሉም አራቱ መዝሀቦች ኢዛ ሷሐል ሐዲስ ፈው መዝሀቢን ያሉት እኛ ያላገኘ ነው ሷሂህ የሆነ ሐዲስ ካገኛችሁ እሱ የኛ መዝሀብ መጓዣችን እሱ ነውና እሱን ተከተሉ ነው ያሉት እንጂ እኛ ያስያዝናችሁን እንዲያስለቁ አላሉት። ስለዚህ አንድ ሻፊ መዝሀብ ተከታይ ሆኖ ሶሂህ ሀዲስ አግኝቶ መዝሀቡን ለቆ ቢሄድ ከሻፊያ ራሱ ወጣ ማለት አይቻልም። እርግጥ ሻፊያን ብቻ መከተል ግዴታም ባይሆንም ማለት ነው። መዝሀቡን ለቀቀም አያስብልም። ሶሂህ ሀዲስ አግኝቶ ከሄደ ማለት ነው። ስለዚህ ለጀሯችን አዲስ ውሃ እንጠቀምም ለራሳችን በተጠቀምበት ውሃ ነው የምናብሰው ነው ጆሮአችን طيب አንድ ሐዲስ ቀሪ ካለ ይደገማል السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته بسم الله والصلاة على رسول الله صلى الله عليه وسلم وعن أبي هريرة رضي الله عنه قال سمعت رسول الله صلى الله عليه وسلم يقول إن أمتي يأتون يوم القيامة غرا محجلين من أثر الوضوء فمن, فمن استطاع منكم أن يطيل غرته فليفعل متفق عليه واللفظ لمسلم طيب أربعة حديث ወአን አቢ ሁረይረተ ከአቡ ሁረይራ የተዘገበ ሐዲስ ነው ረዲየላሁ አንህ አላህ ስራችን የሌላቸው አቡ ሁረይራ ወደኛ ያደረሱልን ሐዲስ ቁጥር ስፍር የለውም። ይሄ ውለታቸው በጣም ከባድ ነውና የምንለው ነገር ቢኖር ረዲየላሁ አንሁ ዱዓ ብቻ ነው። አነሁ ቃል እሳቸው አሉ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰምቻለሁኝ የቁሉ ሲናገሩ ሲሉ ሰምቻለሁ ምን አሉ ኢነ ኡመቲ የእቱነ የውም አልቅያመቲ ጉራ ኢነ ኡመቲ የኔ ህዝቦች ኡመተ ልኢጃባ ማለት ነው ኡመተ ልኢጃባ ዳዕዋቸውን ምክራቸውን ተቀብሎ አምኖ የተገበረ የሆነው ኡመታቸው ማለት ነው የእቱነ ይመጣሉ አሉ የውመል ቂያማ በዕለተ ትንሣኤ ይመጣሉ እዛ መሰብሰቢያ ቦታ ሲመጡ ልዩ መታወቂያ አላቸው አሉ እሱም ምንድነው ጉረን አሉ ውር ማለት ግንባራቸው ላይ ቦቃ ሆነው ማለት ነው የሚያበራ ምልክት ሉምዓ በይዷ የምታበራ ቦቃ ነገር ቦቃ እንላለን ቦቃ ማለት ያው የሚያበራ ነገር ከጨለማ መካከል የሚያበራ ነገር ጉር ይባላል ጉር ذو غرة والغرة أصلها لمعة بيضاء في جبهة الفرس الفرس ግንባር ላይ የምትታይ ነጭ ጸጉር ምን ትባላለች ጉራ ትባላለች ያችን አሁን ጉራ ግን ፈውጥልቀት على نور وجوه هذه الأمة المحمدية ከነብያችን ኡመት ግንባር ላይ ነገ በአኺራ አላህ የሚያመጣት ብርሃን በዚህ ተሰየመች በጉሩ ማለት ነው ጉረን ማለት ግንባረ ቦቃ ሲሆኑ በብርሃን ማለት ነው ሙሐጀሊን ሙሐጀል ማለት ደግሞ ፈረሶቹ እግራቸው ላይ የሆነ የሚታይ ዘገራ ነገር አለ ሽልምልም ነገር የዱር አህያ የምንለው የለም ምንድነው የሚባለው ዜብራ እንደዛ ሽልምልም ሆኖ ማለት ነው ሽልምልም ሲሆን የተለያየ ከለር ማለት ነው። ጥቁር ነጭ ማም ነገር ሲሆን ሙሐጀል ይባላል። አሁንም እግራችን ላይ እናጥቦ የነበረው የውዱ አካላችን ነገ ቂያም ቀን እንደዛ ምልክት አውጥቶ ይመጣል ማለት ነው። ይሄን ሆኖ ሲመጡ ኡመቶችን ይቻቃቸዋለሁ እማላቃቸውን ሁሉ ብለዋል። ለምን ታውቋቸዋላችሁ ያ ረሱላህ ስላቸው ምልክት አላቸው። የኔ ሰሃቦች ያውቃቸዋል፣ የኔ ኡመቶች ያውቃቸዋል ያሉበት ሀዲስ አለ። ቦታ ሀዲሱ እዚህ ጋር አልቋል። ኢነ ኡመቲ የእቱነ የውም አልቂያመቲ ጉረን ሙሐጀሊን ሚን አሰር ልውዱ ይሄ ነገር ግንባራቸውና ውዱ ቦታዎች ላይ እያበሩ የሚመጡበት ምክንያቱ ከምን የተነሳ ነው ሚን አሰር ልውዱ ከውዷቸው ፈለግ የተነሳ ቦቃና እያበራ ይመጣሉ እንደ ፓውዛ ይሆናቸዋል ማለት የመብራት ፓውዛ ከዚህ በኋላ ያለው ሐዲስ ሳይሆን ሙድረጅ ነው ፈመን استطاع የሚለው የአቡ ሁረይራ ንግግር ነው ተብሏል ከሐዲሱ አስመስለው የሚጽፉ ሲጽፉት ግን ለብቻ ነው። ፈመን ኢስተጣዐ የቻለ ሰው አሉ አቡ ሁረይራ ሚንኩም ከናንተ ከሰዎች አንዩጢለ ጉረተሁ የነገቂያም ቀን ሲመጣ የግንባሩ ቦቃ መብራት ፓውዛ በጣም ረዝሞ እንዲመጣለት የፈለገ ሰው ካለ ፈለፈዓል አሁን ዱንያ ላይ ማርዘምን ይጠቀም ነው። ፈለፈዓል ይፈጽም ማለት ከሰውነቱ ጨመር ጨመር አድርጎ ይጥም ማለታቸው ነው። ይህ አባባል የአቡ ሁረይራ ነው፣ ሐዲስ አይደለም። ሙድረጅ የሚባል አለ። ጣልቃ ገባ። አንዳንድ ጊዜ የሆነ የሰውን አነጋገር ለማብራራት የምታስገባው ነገር አለ መካከል ላይ። ቅዱስ ቁርአን አሁን ካያችሁት የቁርአን ትርጉም የሚባለው በቅንፍ አድርገው አንዳንድ የሚያስቀምጡት ነገር አለ። ያ ቃል እዛው ከቁርአን ላይ ቃል የለም። ያ ቃል ግን ሐሳቡን ለማያያዝ የሚጠቀሙት ነገር ነው። ልክ እንደዛ አሁን ይሄ አቡ ሁረይራ የሐዲሱን ሐሳብ ለኡመቱ ለህዝቡ ለማስረዳት ከመን استطاع منكم ان يطيل غرته فليفعل ብለው ማብራሪያ ሰጡ ማለት ነው ሙተፈቁን عليه ቡኻሪና ሙስሊም የዘገቡት ነው ወለፍዙ ለሙስሊምን ቃላቱ የኢማሙ ሙስሊም ነው ቅንብሩ ማለት ነው من اثر الوضوء علة للغرة ጉራና ተህጅል የሚኖረው ከምንድን ነው ከተባለ በዱንያ ሳሉ ውዱ ላይ ያጥቡት ከነበረው ፍጥበታቸው የተነሳ ነው። አሰር ለአንዱ ፈለግ አሰር ይባላል። ለብዙ ሲሆን አሳር ይባላል። ምን እንለዋለን? አሻራ የምንለው አሁን ማለት ነው። አሻራውን አስቀመጠ ማለት ምልክቱን አስቀመጠ ማንነቱን የሚያሳይ ነገር ማለት ነው። የውዶ ማንነት እዛ የሚታየው ፓውዝ አለ እያለን ነው። من آثار ال من آثار الوضوء ነው። ወዱ እንዳትሉ ውዱ ነው ተግባሩ በዶማ ነው ብለን ነው የሚነበበው ከዚህ ሐዲስ ምንድነው የምንወስደው የውዶ ደረጃው ከፍ ያለ ነው ውዶ ስናደርግ መጨረሻ ከምትንጠበጠበው እንጥብጣቢ ጋር ወንጀላችን እንደሚረግፍ ተነግሯል እንደገና የቂያም ቀን ደግሞ ይሄ ውዷችን ምን ይዞ ይመጣል ለራሳችን ብርሃን ፓውዛ ሆኖ ይመጣል የሰውነታችን እያበራ ማለት ነው أنه سبب قوي لحصول السعادة الأبدية የዘላለም እድለኛ ለማድረግ ውዱእ ምክንያት ነው ይላሉ አሰረ الوضوء على الاعضاء سبب لنورها የሰውን የውዶ ሰውነታችን ኑር ብርሃን ለማግኘት ውዶ ዋና ሰበብ ነው ማለት ነው طيب أن هذه ميزة خاصة وأمارة فارقة لأمة محمد صلى الله عليه وسلم ይቺ የሰውነት አካላችን ብርሃናማ ሆና መምጣት የነብዩ ኡመት ከሌላው የሚለዩበት ዋና ምልክት ነው تلك الأمة الممتثلة والقائمة بطاعة الله عز وجل አላህን በመታዘዝና በመገዛት ቀጥ ብለው ወደ ቀኝ ወደ ግራ ሳይሄዱ እህዲነ ሲራጦ ሙስተቂም ባለው መሰረት ቁል አመንቱ ቁል አመንቱ ثم استقم ባለው መሰረት ቀጥ ብለው የተጓዙ ማለት ነው ውዱ የቀድሞ ሰዎች የላቸውም ነበር የሚል ነገር አለ አነ الوضوء من خصائص امه محمد ولم يكن في الامم السابقه አልነበርም በፊቶቹ ኡመቶች ይላል ذلك ان الله تعالى جعل الغرة في وجوههم والتحجيل في ايديهم واقدامهم سيما خاصة له من اثر الوضوء ሙስሊም የዘገቡት ሐዲስ ምን ይላል? አነ ነብይ ሰለላሁ ዐለይሂ ወሰለም ቃል ለኩም ሲማ እናንተ የኔ ኡመቶች ምልክት አላችሁ አሉ። ለይሰት ሊአሐድን ሚነል ኡመሚ ለሌሎች ኡመት ያልተሰጠ አሉ። ልዩ ምልክት አላችሁ አሉ። ምንድነው ሲሏቸው ተሪዱን አለየ ጉረ ሙሐጀልን ምን አሰሪ ውዱእ አሉ። ከውዱአችሁ ፈለግ የተነሳ ግንባራችሁ እያበራ እጆቻችሁና እግሮቻችሁ እያብረቀረቁ ትመጣላችሁ ይሄ ምልክት ነው ብለው መለያ መሆኑን አስቀምጠዋል المعاد والجزاء የስራችንን ውጤት የምናገኝበት ቂያም ቀን የሚባል ነገር መኖሩንም ያረጋግጣል ይህ ሐዲስ وهو مما علم من الدين بالضروره ከዲናችን በገሃድ የሚታወቅ ነገር ነው መቼም الإيمان بالبعث من أركان الإيمان ستة ከስድስቱ ኢማን አንዱ اليوم الإيمان بيوم الآخر አይደለ ስለዚህ فلا يصح إسلام أحد إلا بالإيمان بالبعث والجزاء بعد الموت ሞቶ መቀስቀስና የስራ ዋጋ ማግኘት አለ ብሎ ያላመነ ሰው አስለን ሙስሊም መባል አይችልም ነው ሚን ኡመቲ ሲሉ ኡመታቸው ነቢያቸው ሁለት ነው ሁለት ኡመት ነው ያላቸው አንድ ኡመተ ዳዕዋ ኡመተ ዳዕዋ ማለት ስበካቸው፣ ጥራቸው ተብሎ የተላኩባቸው ሰዎች ማለት ነው። እሳቸው ከተላኩበት ሰዓት ይዞ እስከ ቂያም ቀን ያለው ሁሉ ህዝብ ኡመተ ዳዕዋቸው ነው። ሁለተኛው ኡመተ ኢጃባ ሐሳባቸውን መልእክታቸውን የተቀበለው ኡመተ ኢጃባ ይባላል። እና እዚህ የተፈለገው ግን ኡመቲ ሲሉ ሁለቱም ይገባል። ነገር ግን እዚህ ቦታ ላይ ኡመተ ኢጃባውን የተፈለገው ምክንያቱም ውዶ የላቸውማ እነዛኞቹ አንደኛ ውዶ ደግሞ ያለ ኢማን ዋጋ የለው طيب ከዚህ ሐዲስ ውዶ ስታደርጉበት የነበረ ሰውነታችሁ ያበራል ብሎናል ከዛ በኋላ አቡ ሁረይራ ደግሞ የፈለገ ሰው ይጨምርና ያርዝመው ያስፋው ብለዋል ይሄ ነገር ይቻላል አይቻልም ዑለማዎች ምን ይላሉ አቡ ሐኒፋ ኢማሙ ሻፊዒ እና አህመድም እንዲሁም ተከታዮቻቸው ከሰውነት ጨመር ጨመር አድርጎ ማጠብ ይወደዳል ይላሉ። ከእግርም ከቁርጭምጭም ትንሽ ከፍ ከክንዳችንም ወደ ባ ወደ ላይ ወደ ባታች ወደ ብብታችን ጨመር አድርጎ ማጠብ ይወደዳል ይላሉ። በጥቅሉ ይሄ መዝሃቡ ጅምሁር ዑለማ አብዛኞቹ ደግፈው የሚሄዱት ነው ሐዲስ ነው። መረጃቸው የአቡ ሁረይራ አነጋገር ነው። ሐዲሱን ያወሩት ሰውዬ አቡ ሁረይራ ማብራሪያ ሰጥተውበታልና መጨመር እንዳለበት ይወደዳል አሉ ዋጅቡ ያው የተባለውን ሰውነት ማጠብ ነው ጨመር ማድረጉ ተወዳጅ ነው አሉ طيب وذهب الامام مالك امام مالك ግን ወይም አህሉ መዲና የመዲና ሰዎች በአጠቃላይ አይወደድም አሉ መጨመር አይወደድም ግዴታ የሆነው ብቻ ማጠብ እንጂ ከዛ መጨመሩ አይወደድም ይላሉ ይሄን አቋም ኢማሙ አህመድም ይደግፉታል ሸይኹል ኢስላም ተይሚያ እነ ሙቀይም ሁሉ የመረጡት ነው አረ እነ ኢብኑ ባዝ እነ ሼህ አሳዕዲ ሁሉ መጨመር የሚለው የአቡ ሁረይራ አባባል ነው አቡ ሁረይራ ደግሞ ሱሐቦችም አልተቀበሉትም ይሄን አባባሉን የሚል ደግሞ ሌላ አለ ተደብቆ ውዱእ ያደርግ ነበር እንደውም ካን የተወደው ሙኽተፊየን ይላል አቡ ሁረይራ ተደብቆ ውዱእ ያደርጉ ነበር ያው ጨመር ለማድረግ ማለት ነው ሌሎቹ ሌሽ እያሉ ጥያቄ ስለሚያበዙበት ማለት ነው መደበቁና ተደብቆ እንደዚህ ማድረጉ ያው የራሱ እስቲንባጥ እንጂ ሌላ እንዳልሆነ ያመለክታልና መጨመር የለበትም فهذه الزيادة مدرجة في الحديث من كلام أبو هريرة لا من كلام النبي صلى الله عليه وسلم ይህንን በርካታ ሰዎች ዘግበዋል የአቡ ሁረይራ አባባል እንደሆነ ማለት ነው እና እብኑ ቀይም እንደው ኪታብ አላቸው واحفظ حدود الرب لا تتعدها وكذاك لا تجنح الى النقصان የነ አላህ ያስቀመጠውን ድንበር አትለፍ ማጉደልም የለብህም መጨመርም የለብህም ይላሉ وانظر الى فعل الرسول تجده قد ابدى المراد وجاء بالتبيان ይላሉ ወንዙር ተመልከት ኢላ ፊዕል ረሱል የነብያችን ተግባርይ በደንብ አድርገው የተፈለገውን ነገር አብራርተው ታገኛቸዋለህና ወመን استطاع يطيل غرته فموقوف على الراوي هو الفوقاني ይላሉ ወመን استطاع يطيل غرته የሚለው የአቡ ሁረይራ አነጋገር መውቁፍ ነው መውቁፍ ማለት በሷሃባ ላይ የቆመ ነብያችን ያልተናገሩት ማለት ነው አንድ ሷሃቢ ከዛ ብሎ ከተናገረ የራሱ ንግግር ነው የምናደርገው ኢላ ፊ ባዕድ መሳኢል አንዳንድ ቦታ ላይ ስለ አኺራ ምናምን ካልሆነ በስተቀር ማለት ነው ስለዚህ والراجح الاقوى انتهاء وضوئنا للمرفقين كذلك الكعبان ይላሉ ስለዚህ ትክክለኛው አባባል ውዱአችን እስከ እጃችን ማጠፊያ ላይ መመርኮዣ ድረስና ሁለት ካዕባ ቁርጭምጭም ድረስ ማጠብ ነው እንጂ ከዛ አልፎ ማጠብ የለም ይላሉ ኡም ቀይም የኢማም ማሊክን ሐሳብ በመደገፍ ማለት ነው እና ትክክሉም የምንለው ይሄ ነው والله اعلم ቻናል የሳምንት ሰው ይበላል ደግሞ ጥያቄ ካላችሁ ጥያቄ ማንሳት ትችላላችሁ